አድዋ ነጋሽ የኢትዮጵያ ሙስሊሞች ድምፅ ነው። የታሪክ ምሁሩ ኡስታዝ አህመድ ጀበል የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘ መጽሐፉ ትረካ ክፍል 31 ይቀርባል። ኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ ከአህመድዲን ጀበል ክፍል 31 ትረካ በጫጥቃሚው የተነሳ የከሸፈው የኢማም አህመድ እቅድ ተሳክቶ አጼ ልብነ ድንግል ቢያዝ ኖሮ ለሙስሊሙ ከፍተኛ ድል ሆኖ ይቆጠር ነበር። ምክንያቱም አጼ ልብነ ድንግል ከ12000 በላይ ሙስሊሞችን የገደለ ግለሰብ ነበር። የእርሱ መማረክ ምናልባትም ቀጣይ ትግሉን አስቀርቶ ኢማሙን የተሻለ እድል ይገጥመው ነበር። ኢማሙ በሜያ 1532 በደቡብ ጉራጌን ተቆጣጠረ። በጁላይ 1532 ዝዋይ አካባቢን ሲቆጣጠር በኦገስት ደግሞ ባሌን ነፃ ወጣ። አጼ ልብነ ድንግል ከኢማም አህመድ ለማምለጥ ከቦታ ቦታ መሸሽ ጀመረ። ኢማም አህመድ በ1533 አማራንና ላስታን ተቆጣጠረ። ለዘመናት ሲጨቆኑ ለነበሩት ሙስሊሞች የኢማሙ መነሳት ብስራት ሆናቸው። ከፊሎቹ ሙስሊሞች ሀብትና ንብረት አልባ ተደርገው ነበር። በግዳጅ ክርስትና የተጫኑባቸውም ነበሩ። ይህ ብቻ ሳይበቃቸው ሙስሊም ወገናቸው እንዲወጉም ተገደዱ። ከእነዚህ መካከል አውራይ ኡስማን አንዱ ነበር። አውራይ ኡስማን ተማርኮ በግድ ክርስቲያን ተደረገ። ይባስ ብሎም ሙስሊሞች እንዲወጋ አስገደዱት። የኢማሙን መነሳት ሲሰማና ድሉን ሲመለከት እጅግ ተደሰተ። ከሚመራው ጦር ጋር በይፋት ነበር። ለኢማሙ ምስጢራዊ ደብዳቤ ጻፈ። መልእክተኛውን አንድም ክርስቲያን እንዳያውቅ ብሎ አስጠንቅቆ ደብዳቤውን ላከ። የደብዳቤው ይዘት እንዲህ የሚል ነበር። በመጀመሪያ ሙስሊምና የሙስሊም ልጅ ነበርኩ። አጋሪዎች ያዙኝ፣ ክርስቲያን አደረጉኝ። ልቤ ግን ሁሌም ከእምነቱ ጋር ሰላም ነው። ስለዚህ አሁን ራሴን ወደ አላህ ምህረት እጥላለሁ፣ ወደ ነቢዩም ምህረት፣ እንዲሁም ወደ እርሶም ምህረት። እናም በራሴ ላይ ሙስሊሙን በመውጋት በሰራሁት የማይዙኝ ከሆነ ወደ አላህ በምህረት እመለሳለሁ። ከእኔ ጋር ያሉትን የንጉሡን ወታደሮች አሞኛቸዋለሁ፣ ከአንቱ ጋር እንዲሆኑ አደርጋለሁ። ወደ እስልምናም እንገባለን። ደብዳቤው ለኢማሙ ደረሰ። ሲያነበው እጅግ ተደሰተ። እርሱም ለአውራይ አጭር ደብዳቤ ጻፈ። ደብዳቤውም እንዲህል ነበር። ይህንን ካደረግ ኃያሉ አላህ ለእነዚያ ለካዱት ሰዎች ከክህደታቸው ከታቀቡ ያለፈ ወንጀላቸው እንደሚምራቸው ንገራቸው። አትፍራ፣ ሐዘን አይግባ እኛና አንተ በጦቢያ ይፋት ውስጥ ለመገናኘት ቀጠሮ እንይዛለን። እኔ ወደዚያ እየሄድኩኝ ነው። እዚያው እንገናኝ። አውራይ የኢማሙ ደብዳቤ ደረሰው። ሲያነበው እጅግ ተደሰተ በሙስሊሙ ላይ ያን ሁሉ በደል ፈጽሜ ይህን ሁሉ ጦር ትቼ ብቻዬን ሄጄ መስለሜ ምን ፋይዳ አለው ሲልም አሰበም። ከአውራዩ ጋር 20 ሺህ የክርስቲያን ጦር አለ። ከእርሱ በታች የሆነውንና አናንያ የተሰኘውን የጦር መሪም ጠራው። በብርቱ ጉዳይ መወያየት እንደሚፈልግ ገለጸለት። ጉዳዩንም አብራራለት። ወደ ሙስሊምነቱ መመለስ እንደፈለገም አስረዳው። በሚገርም ሁኔታ አናንያም መስለም ከፈለገ ቢቆይም እስካሁን ጦሩን በመፍራት እንደነበር የቆየው ገለጸለት። አውራይም ይህኔ ደስታው ጥፎ ሆነ። ጦሩን ምን እንደሚያደርጉም ተማከሩ። ጦሩን አስመልክቶ አናንያ ኃላፊነቱን ወሰደ። ዋና ዋና የጦሩን አባላት አማከራቸው፣ አሳመናቸውም። ኢማሙ ምህረት ሊያደርግላቸው ቃል ገብቶ ደብዳቤ መጻፉን አበሰራቸው። ተደሰቱ፣ ተስማሙም። ሁሉም የጦር መሪዎች ሲስማሙ ወናግጃን የሚሰኘው የጦር መሪ ብቻ አሻፈረኝ አለ። በእርሱ ስር የነበሩ ጥቂት የጦር አባላትን ይዞ ተሰወረ። አውራይውስም አልተሳክቶለት ሀያ ሺህ ገደማ ጦር አስከትሎ ወደ ኢማሙ ደረሰ። ኢማሙም ሲያያቸው እጅግ ተደሰተ። ተሳሳሙ። ኢማሙ ወታደሮቹን አትፍሩ አላቸው። አውራይ ደግሞ እስላምን ተቀበሉ አላቸው። ከፊሎቹ ተገደው ክርስትና የተቀበሉ ነበሩ። ሁሉም ሰለሙ። አስቀድሞ እስላማዊ ሱልጣኔት የነበሩት ባሌና ደዋሮ ዳግም በሙስሊም ቁጥጥር ስር ዋሉ። በመቀጠልም ኢማሙ ሸምሱ የተሰኘውን የጦር መሪ ሂድና የፋትን ነጻ አውጣት አንተንም መሪው አድርጌሃለሁ ሲል አዘመተው። ሸምሱ በይፋት የነበረውን የክርስቲያኑን ሰራዊት ድል አድርጎ ነጻ ወጣ። በ1478 ይፋትን በወረረው አጼ እስክንድር ከመስጊድነት ወደ ቤተ ክርስቲያንነት የተለወጠውን ደብር አቃጠለ። በኢማሙ ዘመቻዎች አብሮት የነበረው አረፋቂ የተባለው ጸሐፊ እንደገለጸው የተወሰኑ አብያተ ክርስቲያናት ተቃጥለዋል። ነገር ግን ከመጽሐፉ ፊቱል አልሐበሻ የምንረዳው አብዛኛዎቹ የተቃጠሉት አብያተ ክርስቲያናት የሙስሊም ሱልጣኔቶች በነበሩ አካባቢዎች የተሰሩ ነበሩ። ከተቃጠሉት መካከል አንዳንዶቹ ደግሞ በክርስቲያኑ ክልል በሚባለው በሰሜን የነበሩ ናቸው። ኢማሙ ወደ ጥንታዊቷ እስላማዊ ሱልጣኔት ሀድያ ዘመተ። የሀድያ መሪ ጦሩን አስከትሎ ወደ ኢማሙ ቀረበ። ለኢማሙ እኛ ሙስሊሞች ነን፣ አንተም ሙስሊም ነህ፣ ማንኛውንም ትእዛዝ ብታዘን ለመታዘዝ ዝግጁ ነን አለው። ኢማሙም ተደስቶ ለመሪው ውድና ታላቅ የክብር ካባ አለበሰው። ለሌሎቹም የሀድያ ሙስሊም መሪዎች ካባ አለበሰም። የሃዲያ ሙስሊሞች ምን ያህል እንደተጨቆኑ የሚያውቀው ኢማም ጥያቄ ያቀረበላቸው እንዲህም አለ እንዴት በየአመቱ ለነገስታት ዘር የተመረጠች መልክ ያላት ሙስሊም ሴት ለክርስቲያን መንግስት ትገብራላችሁ? እንዴት ያለ ነው የምትከተሉት? የሃዲያው መሪ እንዲህ ሲል መለሰ የክርስቲያኑ ንጉስ ጥንት ከኛ በፊት በነበሩት በአባቶቻችን ላይ ይህንን ጫነባቸው። ከእነርሱ በላይ ኃይል ነበረው። የጦር ልብስ እንዳንለብስ አሊያም ሰይፍ እንዳንይዝ ፈረስ ከነ ኮርቻው እንዳንጋልብ ከለከለን። ፈረስ ሌጣውን ብቻ እንንጋልብ ፈቀደልን። ሴት ልጆቻችን እንድንገብርም አስገደደን። ይገድለናል አሊያም መስጊዳችንን ያቃጥላል ብለን ፈርተን ሴቶቻችንን እንገብር ነበር። ገንዘብና ሴቷን የሚወስደው ሰው ሲላክብን የተመረጠችውን ልጅ አልጋ ላይ እናስቀምጣታለን። እናጥባታለን፣ እንገንዛታለን። እስልምናዋን ስለሚያስቀይሩባት እንደ ሞተች ቆጥረን ሰላቱል ጀናዛ እንሰግድባታለን። ከዚያ በኋላ እንሰጣቸዋለን። አያቶቻችን እንዲህ ያደርጉ ነበር። አሁን ግን አያሉ አላህ እናንተን ሙስሊሞችን ወደኛ መጣ። በእኛ ይጫወትና ይገዛን የነበረው የክርስቲያን ንጉስን አንተ አሸነፍከው፣ አባረርከው፣ ጦሩ እንደመሰስከው። ለአላህ ብለን ከአንተ ጋር ሆነን እንዋጋለን። አንተ እንኳን ብትመለስ ንጉሱ ላይ ካደረስከው የተነሳ እንደ ጥንቱ አያደርገንም ኃይሉን አሟጠጥከው ኢማሙ በሰማው አዘነ አትፍሩ ከኛ ጋር ተዋጉም አላቸው እነርሱም በውዴታ እንጂ ሲሉ መለሱለት ኢማሙ በሃዲያ ለአምስት ቀናት ከቆየ በኋላ ሄደም ከሀዲያ ሙስሊሞቹ ንግግር የምንረዳው ምን ያህል የስነ ልቦናዊና አካላዊ ጥቃት ሰለባ እንደነበሩ ነው። ይህንን ሁሉ የበታችነትና ውርደት የተሸከሙት የእስልምና ማዕከል የሆኑት መስጊዶቻቸው እንዳይፈርሱባቸው በመስጋት ነበር። ኢማም መሐመድ እብሪተኛውን የአጼ ልብነ ድንግል ጦር አከርካሪ ባይሰብር ኖሮ በሀዲያ ሙስሊሞች ላይ የዚህ አይነቱ ግፍ ምናልባትም ይቀጥል ነበር። ይህ የሚያሳየን ሀዲያዎችን እስልምናን ለማስጣል ምን ያህል ሰቅጣጅ ተግባር እንደተፈጸመባቸው ነው። ኢማሙ በአፕሪል 9 1533 ዋሲልን ተቆጣጠረ። ቀጥሎም ትግራይን ለማጥቃት ወሰነ። ነገር ግን የትግራይ ክርስቲያኖች መድፍና ጠመንጃ ነበራቸው። ሁለት አረቦች ወደ ሙስሊሞቹ ይተኩሱ ነበር። አረቦቹ የከፈሩ የነበሩ ሲሆን ስማቸው ሐሰን አልበስሪና አብዱ አስፈር ቱርኪ ይባላሉ። ኢማሙም ሽጋቸውን ሰብሮ ለመግባት ወሰነ። ይህንን ለማድረግ ግን እንደ መድፎች አልነበሩትም። መድፎች እንዲገዛለት ወረጃን አቡን የተሰኘን ግለሰብ ወደ ዘይላ ወደብ ላከ። ከዘይላ አንድ ትልቅ ከነሐስ የተሰራና ሁለት ትናንሽ የመዳብ መድፎች ተገዙለት። በግመልና በሰው ትከሻ ሆነው መጡ። መድፎቹን መተኮስ የሚችሉ ሁለት ህንዳውያን አንድ መቶ አውንስ ወርቅ ተከፍሏቸው አብሮ መጡ። ትግራይን፣ ሽሬን፣ ሐማሴን፣ ወገራን፣ በጌምድርንና ደንቢያን ተቆጣጠረም። በ1533 ኢማም አህመድ የአጋሜን ሹም ለማጥቃት በትግራይ ዘመተ። በዚህ ጊዜ በአህመድ ነጃሺ መቃብር ዘንድ ደረሰ። አረብ ፋቂ ፍቱል አልሐበሻ በተሰኘው መጽሐፉ እንዲህ ሲል ጽፏል። ከአህመድ ነጃሺ ቀብር ዘንድ ደረሱ። የአላህ ረህመትና ሰላም ይውረድበትና እርሱ በነብዩ ጊዜ የኖረ ሰው ነው። ዛሬ ታዋቂውን አስሃማ አህመድ አልነጃሽን ዘይር፣ ነገ ደግሞ ወደ ትግሉ እንሄዳለን ሲሉ ሙስሊሞች ኢማምን ጠየቁት። ኢማሙ ግን ዛሬ በጣም አስፈላጊ ጠቃሚ በሆነ ዘመቻ ውስጥ ነን፣ ነገ እንዘይረዋለን ሲል መለስላቸው። ኢማም አህመድ ከነፍሰ ጡር ባለቤቱ ጋር በመሆን በውቅሮ የነጃሽን ቀብር ዘየረ። የሙስሊሙ ጦርም የነጃሽን ቀብር ዘየረ። በዚያው ሳሉ የኢማሙ ሚስት ወንድ ልጅ ወለደች። የተወለደውን ልጅ በኢትዮጵያዊ ሙስሊም መሪ ስም በአህመድ ነጃሺ ሰየሙት። ቀጥሎም ወደ አክሱም ተጓዘ። ጦሩን መርቶ ወደ ከተማዋ ገባ። ከጽዮን ቤተ ክርስቲያን ጎን ትልቁን የአክሱም ሐውልት አፈረሰ። አብሯቸው የነበረው አረፋቂ ከሐውልቱ ትልቅነት የተነሳ አራት መቶ ሰው እንጂ አያነሳውም ሲል ጽፏል። የሐውልቱ መፍረስ የቤተ ክርስቲያኗን ግድግዳ ናደውና ክፍተት ተፈጠረ። የኢማም አህመድን ድልና ዝና የሰማው የኦቶማኑ ካሊፍ ታላቁ ሱልጣን ሱሌይማን እጅግ ተደሰተ። ኢማሙን የሀበሻ ሱልጣንና ሐኪም ሲል ሰየመው። ሱልጣን አልሐኪም ፊ ቢላደል ሀበሻ ሲል ጠራው። በሌላ በኩል በኢማሙ ተደጋጋሚ ድል የተቆጨው ወሰን ሰገድ ለኢማሙ እንዲህ ሲል ደብዳቤ ጻፈ። እናንተ ሙስሊሞች ናችሁ፣ እኛ ደግሞ ክርስቲያኖች። ወደ አገራችሁ ዘምተን አጠፋናት፣ አቃጠልናት አሁን ደግሞ እግዚአብሔር የእናንተን ተራ አደረገው። ነገር ግን ያንተ ድል ዘላቂ አይሆንም። በሠራኸው ተብቃቃና ወደ አገር ተመለስ። ኢማሙ ደብዳቤውን ከቁብ ሳይቆጥር ዘመቻውን ቀጠለ። አጼ ልብነ ድንግል የኢማም አህመድን አማጭ ኢማም ሐፉዝን ጨምሮ በሺዎች የሚቆጠሩ ሙስሊሞችን ገድሏል። አሁን ግን ትዕቢቱና ጥጋቡ ኮስምኖ ነፍሱን ለማትረፍ መሸሽ ብቻ እጣው ሆነ። የክርስቲያኑ ጦር ዳግም በጽናት እንዲዋጋ በየአብያተ ክርስቲያናቱ ቢሰበክም አልተሳካም።